ከምርጫ በኋላ ያሉ ሁኔታዎች ጉዞው ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጥናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ በአንድ እግር ምርጫ በመደረግበት ወቅት ከምርጫ በፊት ላለው ጊዜ ከፍተኛ ትኩረት መስጠት የተለመደ ጉዳይ ነው። ይህም አስፈላጊ መሆኑ ምንም አጨቃጫቂ ጉዳይ አይደለም። ነገር ግን ከምርጫ በኋላ ያለው ሁኔታና ወቅት ስለምዘነጋና ብዙም አስፈላጊነት ስለማይታይበት በትግል ሂደት ውስጥ የህዝብን መብት በዲሞክራሲያዊ መንገድ ለማስከበርና በአንድ ሀገር ፍትሃዊ የሆነ ምርጫ ለማምጣት ለሚደረገው እንቅስቃሴ ከፍተኛ እንቅፋት ሆኖ ይገኛል። በመሆኑ ከምርጫ በኋላ ስላሉ ሁኔታዎችና ከአንድ ህዝብም ሆነ ከምርጫ ተዋንያ ከሆኑት ሌሎች አካሎች ምን ይጠበቃል የሚለውን መገምገም እጅግ አስፈላጊ ሆኖ ተገኝቷል። አንድ ሀገር በምርጫው የምትሳተፍበት ወቅት ምርጫውን አስመልክቶ ይገባኛል የሚል መብት ወይንም ኮንሰርን የሚያሳዩ አካሎች አንደኛ ህዝብ ሲሆን ሁለተኛ አገርን የሚያስተዳድር ፓርቲ፣ በሶስተኛ ደረጃ ደግሞ ፓርቲውን በመቃወምና በመፎካከር ሀገርን ለመተካት የሚፈልጉ ኃይሎች ናቸው። እዚህ ላይ ልሰመርበት የሚገባው ህዝብ የሚለው ጽንሰ ሐሳብ ነው። ህዝብ ብዙውን ጊዜ ትኩረት የሚሰጠው መራጩን ብቻ ስለሆነ እዚህ ጋር ህዝብ ለሚለው መጠሪያ ያለውን ሰፊ ዴፊኒሽን መመልከት ተገቢ ነው። አንድ ህዝብ መራጭነት የሚሰለፍ ሲሆን ተመራጭ እጩዎችም ከዚሁ የማህበረሰብ ክፍል የሚወጡ ናቸው። ሀገርንም የሚመራው አካል ከህዝብ የሚወጣ ነው። በሶስተኛ ደረጃ ይህንን ሀገርን የሚመራ ፍታውም ይሁን ኢፍታዊ ኃይል የሚያገለግሉ በሰራዊት ውስጥም ሆነ በጸጥታ አስከባሪነት በማንኛውም መንግስት ስራ ግልጋሎት የሚሰጡ ግለሰቦች የሚፈልቁት ከህዝብ ነው። ስለዚህ በአንድ ህዝብ የአስተሳሰብ ለውጥ ማድረግና የህዝቡን የግንዛቤ ሁኔታ መቀየር በአንድ ሀገር ልመጣ የሚችልን የዲሞክራሲ ሂደት የሚያፋጥን ስለሆነ በዚህ የማህበረሰብ ክፍል ላይ ትኩረት ማድረግ እጅግ አስፈላጊ ነው። የህዝብን ጉዳይ ስንመለከት እንደ መራጭ በምቀርብበት ጊዜ ከውስጡ የሚፈልቀው የተመራጭነትና እጩ የሚሆነው ህዝብ የሀገሪቱ የበላይ ባለስልጣን መሆኑን ካወቀ፣ መራጩ ህዝብ አንድን በመንግስት ውክልና ለተወሰነ ዓመት እንዲያገለግለው የሚመርጠው አካል አገልጋዩ መሆኑ ካወቀና ይህንን አገልጋይ የሆነውን አካል የሚመርጠው ለተወሰነ ጊዜ መሆኑና ይህን ብቸኛ መብቱ እንደሆነ ከተገነዘበ በእጩነት የሚቀርቡ ክፍሎች ደግሞ ህዝብ ዋነኛ ወሳኝ መሆኑን ያወቁና ሲያሻው የሚሾም ሳያሻው ሲቀር የሚሽር መሆኑን የተገነዘቡ ስለሚሆን አስከባሪነት አስከባሪነትም ሆነ በሰራዊት ውስጥ የሚያገለግሉ የህብረተሰብ ክፍሎች አንድ ህዝብ ዋነኛ ወሳኝ መሆኑን በተረዱ ጊዜ መንግስትን የምታዘዙት አንድን ሀገር የሚመራን ኃይል የምታዘዙት የህዝብን ፍላጎት ሲጠብቅና ለህዝብ አገልጋይ መሆኑን ሲያረጋግጥ ብቻ ስለሚሆን በአንድ ሀገር ፍትህን ለማስፈን መሰረታዊ ጉዳይ ነው። ስለዚህ በቅድሚያ በአንድ ሀገር የምርጫ ሁኔታ በተስተጓጎለበትና ምርጫ በማይገባ ሁኔታ ከተጠናቀቀ በኋላ በህዝብ ውስጥ ሊሰሩ የሚገባቸው ስራዎች ህዝብን ባለሙሉ መብት መሆኑን ደግሞ ደጋግሞ ማሳወቅና ይህ መብቱ አግባብ በሌለው መንገድ የተጨበረበረና የተዘረፈ ያለ አግባቡ የተወሰደበት መሆኑን በማሳወቅ ለወደፊት ይህንን መብቱን ለማስከበር በጽናት እንዲቆም ማድረግ ወሳኝነት ያለው ጉዳይ ነው። በመሆኑም በቅድሚያ የሚጀምረው የአይነቱ ጉዞ አንድ ህዝብ አንድን ፓርቲ ይወክለኛል ብሎ ከመረጠና የመረጠው ፓርቲ አሸናፊ ከሆነ ሌላው ያልመረጠውን የማህበረሰብ ክፍል በክፉ አይን መመልከትና ያንን የማህበረሰብ ክፍል ለሀገር ታማኝና ተቆርቋሪ እንዳልሆነ መገመት በጥብቅ የተከለከለና የህገ መንግስትን መብት መጣስና የህዝብን መብት መርገጥ ከዚያም ጋር በተያያዘ መልኩ የራስን መብት ለማስረገጥ ዝግጁ መሆን ነው። በተመሳሳይ ሁኔታ ያልመረጡ የህብረተሰብ ክፍሎች የመራጮቹን የማህበረሰብ ክፍል ለጥቅም ያደሩ ለመሳሰሉ ሁኔታዎች የተገዙ ብሎ ማንቋሸሽና ክብራቸውን መንካት ህገ መንግስታዊ መብትን መጣስ ስለሆነ ጥንቃቄ የሚያስፈልገው ጉዳይ ነው። ስለዚህ እያንዳንዱ የማህበረሰብ ክፍል መምረጥ ያለ መምረጥ የእያንዳንዱ መብት መሆኑን አውቆ የግለሰቦችን ምርጫ የማክበር ግዴታ ይኖርበታል። መለስተኛው የምርጫ እውቀት ከዚህ ይጀምራል። በተመሳሳይ ሁኔታ ከህብረተሰቡ ፈልቀው ለእጩነት ቀርበው ለመመረጥ የበቁ ግለሰቦች የህዝብ አገልጋዮች መሆናቸውን ጠንቅቆ እንዲያውቁት ከፍተኛ ጥረት ሊደረግ ይገባል። በተያያዥነትም የመሪ ፓርቲን የሚያገለግሉ በጸጥታ ሆነም በሰራዊት ውስጥ ሆነው አገልግሎት የሚሰጡ በተለያየ የስራ ዘርፍ ተሰማርተው የሚያገለግሉ ማናቸውም ግለሰቦች የህዝብ ተቀጣሪዎችና አገልጋዮች መሆናቸውን አውቀው መንግስትን የሚያገለግሉት የህዝብን ፍላጎትና ጥቅም ሲያስጠብቅ ብቻ እንደሆነ ማስረዳትና በተደጋጋሚ ይህንን መልእክት ማስተላለፍ ከምርጫው በኋላ ወዲያውኑ መጀመር ያለበት ጉዳይ ነው። ጉዞው አድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬታ እንቅፋት የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው።